SBS live streams and podcasts are supported by advertising. You're not just looking for a job, you're looking for the right shop. At Mannheim and Cox Fleet, we're hiring auto and diesel technicians who want great pay, strong benefits, and real career growth. We're talking healthcare starting day one, 401k with match, paid time off, and a team that's got your back. If you're ready to level up your skills and your paycheck, your next move starts with Manheim and Cox Fleet. Check us out at cox.career slash autotech. That's cox.career slash autotech. ከማህበረሰብ ለማህበረሰብ መምህር፣ ፈላስፋ ለትምህርት ከነበራቸው ጥልቅ ፍቅር ኢትዮጵያውያን ልጆችን ሂሳብና ሳይንስ ሲያስተምሩ የነበረው የብዙዎች ጓደኛ ዶክተር እንግዳ ወርቅ ለማ ስርዓተ ቀብር ቅዳሜ መጋቢት 22 ቀን 2025 ዓ.ም ይፈጸማል። ዶክተር እንግዳ ወርቅ ለማ አዲስ አበባ መርካቶ የሚባል አካባቢ በኤሮፓውያን አቆጣጠር በ1962 ዓ ም ከአባታቸው አቶ ለማ ቱሬና ከእናታቸው ወይዘሮ አዳነች ደማ የመጨረሻ ልጅ ሆነው ተወለዱ። ሁለት እህቶችና ሁለት ወንድሞች የነበራቸው ዶክተር እንግዳ ወርቅ አንደኛ ደረጃ ትምህርታቸውን በራስ ሙልጌታ አንደኛ ደረጃ ትምህርት ቤት፣ ሁለተኛ ደረጃን በተፈሪ መኮንን ተምረው አጠናቀዋል። አዲስ አበባ ቴክኒክ ትምህርት ቤት ተግባረድ በመግባትም በአውቶሞቲቭ ቴክኖሎጂ በዲፕሎማ እንዳጠናቀቁ በምስራቅ ኢትዮጵያ ክፍል በምትገኘው ቀብሪ ዳህር በተባለ ቦታ በአሁኑ ወቅት ሶማሌ ክልል በውሃ ቁፋሮ መንግስታዊ ላልሆነ ድርጅት ለሶስት ዓመታት ተቀጥረው ሰርተዋል። በ1989 ኒውዚላንድ የትምህርት ዕድል scholarship አግኝተው የመጡ ሲሆን የመጀመሪያ ዲግሪና ማስተርስ ዲግሪያቸውን ከኦክላንድ ዩኒቨርሲቲ በ mechanical ምህንድስና ተምረው አጠናቀዋል። ለትምህርት ካላቸውም ከፍተኛ ፍቅር የተነሳ ወደ ሜልበርን በመምጣት በምህንድስና ፒኤችዲ ከስዊንበርን ዩኒቨርሲቲ ወስደዋል። በተማሩ ትምህርት ኢትዮጵያውያን ወገኖቻቸውን ለመርዳት ካላቸው ጥልቅ ፍላጎት ብራይተን ስታርስ የተሰኘ ድርጅት አቋቁመው የሂሳብና የሳይንስ ትምህርቶችን ቤት ለቤት በመሄድ ኢትዮጵያውያን ቤተሰብ ልጆችን ያስተምሩ ነበር። ኒውዚላንድ መኖር በጀመሩበት ጊዜ አፍሪካ የዳንስ ምሽት ላይ የልጃቸው እናት ሜሪ ካምቤልን በሚያሳዩት የዳንስ እንቅስቃሴያቸው ማረኳት፣ ተዋወቁ፣ ፍቅርም ጀምረው አቤል ለማ የተባለ ወንድ ልጅንም ወለዱ። የሁለት የልጅ ልጅ አያት ነበሩ። ዶክተር እንግዳ ወርቅ በስራ ዓለም የተለያዩ ተቋማት ውስጥ የሰሩ ሲሆን ለረጅም ጊዜ በሲምበርን ዩኒቨርሲቲ በመምህርነት ከ2014 እስከ 2016 አቡዳቢ በመሄድ በሙያቸው አገልግለዋል። በ63 ዓመታቸው መጋቢት 10 ቀን 2025 ዓ ም ከዚህ ዓለም በሞት የተለዩት ዶክተር እንግዳ ወርቅ ለማ በሙያ ብቃት፣ በትጋት፣ በትትና በደግነት ሁልጊዜም የማይረሱ ትልቅ አይምሮ የነበራቸው ታላቅ ሰው ነበሩ የሚለው የቀድሞ ኢትዮጵያ ወጣትና ብሔራዊ ቡድን ተጫዋች መብራት ኃይል ሲ፣ ህንፃ ኮንስትራክሽን፣ ጥቁር አንበሳ የትግል ፍሬ የተጫወተው ሰለሞን ወንድሙ ህልፈታቸው ልብ የሚሰብር ነው ሲል የረጅም ጊዜ ጓደኛውን ያስታውሳል። ዶክተር እንግዳን እንግዲህ ከሀያ አምስት አመት በላይ አውቀዋለሁኝ። ያው በአጋጣሚም የተገናኘንበት በዘጠናዎች ውስጥ እኔና ወንድሜ እንደምታውቀው ብራንስዊክ ስትሪት ፊትስሮይ ላይ ሬስቶራንት ነበርን እና ያ ቦታም ደግሞ ጥሩ ለአበሾች መገናኛ አዳዲስ ለሚመጡ እንደ social club ም እንደ ምግብ ቤትም ሆኖ ያገለግል ነበር እና በዚህ አጋጣሚ ብዙዎች አበሻን ፍለጋ ሲመጡ መጀመሪያ የሚመጡት ገባህ ያው ሬስቶራንት እና እንደዚህ establishment ያላቸው ቦታዎች ነው ሰው ለማግኘት እና በዛ አጋጣሚ ዶክተር እንግዳም ወደ ሜልበርን በመጣበት ሰዓት ያው የራሱን ሰዎች ፍለጋ ወደ ሬስቶራንቱ መጥቶ በዛ አጋጣሚ ነበረ ያው ትውውቃችንና ጓደኝነታችንም የጀመረ የነበረ በትምህርትም በአስተሳሰብም ጎልማሳና በሳል ነው። ለትምህርት በጣም ትልቅ የሆነ passion ያለው ሰው ነው። ለመጽሐፍቶች ደግሞ በጣም ምንድን ነው የሚባለው ፍቅር ያለው ሰው ነው። ከእውቀቱም በላይ ደግሞ ለሰዎችም አዛኝ ነው። ከማንኛውም ሰው ጋር ተገናኝቶ ወዲያውኑ የመግባባት ችሎታ ያለው ሰው ነበረ። ከዛ ውጭ ራሱ ደግሞ ሰዎችንም ለመርዳት የሚያደርገው ጥረትም ደግሞ ከልቡ ነው። ለይሉኝታ ብሎ የሚያደርገው ምንም ነገር የለም። የአቋም ሰው ነው።